كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب ቁርአን ቃሉም ማዕናውም ከአላህ ነው የመጣው። ቁርአን የሚመስል አንድ ሱራ የሚመስል መጽሐፍ የሚችል የለም። ቁርአን ያላገኘው ነው የሽርክ ተግባር። የአላህ ልጅ አለው፣ የአላህ ሚስት አለው፣ አላህ እንዲህ አደረገ፣ ደከመው፣ አረፈ፣ እንዲህ ብሎ የሚያስረዳ ነገር መላይን መጽሐፍ ቢጽፈው እንዳታምን። አላህን የሚፈሩት ሰዎች ናቸው በቁርአን የሚጠቀሙት። ከነቢዩላህ ሙሳ እናት ጋር ግንኙነት ያለው ታሪክ እየነገረ ነው። ባለፈው ምንድን ነው አውሐይና ኢላ ኡሚ ሙሳ አን አርድዒህ ፈኢዛ ክፍቲ ዓለይህ ፋልቂህ ፊልየሚ ወላ ተኻፊ ወላ ተሕዘኒ ኢና ራዱሁ ኢለይክ ወጃዒሉሁ ሚነል ሙርሰሊን ብለን እናቲቱ ምንም ወንድ ልጅ ወልጃለሁ ኑ ግደሉት ብላ እንደ ሌሎች ሴቶች ከመስጠት ይልቅ እስከ ተቻላት ያህል አጥብታ ስጋቱ ከመጣባት ከፈራች በሳጥን አድርጋ ባህር ላይ መጣል እንዳለባት ባህሩ ደግሞ እንደማይውጠውና እንደማይገለው እንዲያውም ከዕለታት አንድ ቀን ወደ እሷ እንደሚመለስ ይህ ልጅ ቀላል ልጅ ሳይሆን ከነቢያቶች የሚሆን አንዱ እንደሆነ አላህ በልቧ ውስጥ ጣለላ ይህንን ነው የምናየው። አንዳንዶቹ ሆን ብላ ጣለችው ሳይሆን በገመድ አስራው ከሷ ጋር ከቤት ጋር ካለ እንጨት ጋር አስራ ገመዱን ፈታሾቹ ሲመጡባት በዚያ ውስጥ አሾልካ ባህር ላይ ትለቀዋለች። ሲንቦጫረቅ ይቆያል በሳጥኑ ሆኖ። ከዚያ ፈታሾቹ የለም ብለው ሲመለሱ ትስበውና ቤቷ ታረግ ነበር። ከለታት አንድ ቀን በደንብ ሳታጠንቀው ሁና ባህሩ ሲወዘውዘው ገመዱ ተፈቶ ነው የሄደው የሚሉ ሰዎች አሉ። እዚህ ግን የቁርአን አያው የሚያሳየው فالقيه في اليم በቃ ፍተሻው ከከበደብሽ ከሰጋሽ ባህር ላይ ጣይው አላት አልቂህ ነው መስቷናት የጣለችው ነው ይህን ነው የሚያሳየው ያኛው አጥብቃ አላሰረችውም የሚለው ነገር ትንሽ ከብዳል ይከብዳል ከዚያ እያጠባች ኑራ ባህር አለችው ባህር ላይ ሲሄድ ደግሞ ወደ መሃል ወደ ዳር ወደ መሃል ወደ ዳር እያለ እየሄደ ፍርዓውን የሚዝናናበት አካባቢ ላይ ደረሰ። በርቀት ሲያየው ባህሩ ላይ እስቲ ያን ነገር አምጡት ብሎ አዘዘ። መጣ። ሲከፈት ሳጥን ነው። ሲከፈት ልጅ ሆነ። ወንድ ልጅ መሆኑን ሲያይ ሊገለው ሲያስብ قالت امرأة فرعون قرة عين لي ولك ለኔም ላንተም የአይን ማረፊያ ይሆነናል ልጀለንም ታውቃለህ ብላ አረጋጋቸው ነው የሚለው። እንግዲህ ዛሬ ደግሞ وأصبح فؤاد أم موسى فارغا የሙሳ እናት ልቧ ባዶ ሆነ። ባዶ ሆንኩኝ ማለት ምንም መተማመኛ ነገር አጣች እንደማለት ነው። አዘነች እ ውስጤ ይሰማኛል፣ ባዶነት ይሰማኛል ማለት ፈራግ ነው። ምንም አይዞህ የሚለኝ የለም፣ ብቸኛ ነኝ፣ ተሰምቶኛል ማለት ነው። ፋሪግ ፈራግ ፈራግ ይባላል። ይሄ አረቦቹ ባዶነት ይሉታል። فأصبح وأصبح فؤاد أم موسى فارغا إن كادت لتبدي به لولا أن ربطنا على قلبها إن كادت لتبدي به ይሄ ባዶነቷን ልታወጣው ነበር ቀርባ ነበር إنها كادت لتبدي ይሄ ኢን ሙኸፈፍ ነው إنها كانت እሷ ነበረች ካደት ቀርባ ነበር ለቱብዲ ቢሂ ይሄ ባዶነቷን ይፋ ልታወጣው ለውላ ረበጥና አላ ቀልቢሃ በልቧ ላይ ጽናትን ባናስርላት ኑሮ ልቧን ጽናት ባንሰጠው ኑሮ ልታወራው ነበር። በቃ ባዶ የሆነ ሰው በትንሹም በትልቁም እየተበሳጨ ያለበትን ችግር መንገር ነው እና የደረሰባትን ልታወራው ሜዳ ልታወላው ወሬውን ልትዘራው ነበር። ለውላ ረበቅን አላ ቀልቢሃ ሊተኩነ ሚን ልሙእሚኒን ከትክክለኛ አማኞች ከጠንካራ አማኞች ከታጋሾች ልትሆን ዘንድ ልቧን ባናስረው ኑሮ አለቀላት ነበር وقالت لاختي ለእህቱ አለች እህት ነበረችው ስሟ መርየም ትባላለች መርየም ቢንቱ ዕምራን ትባላለች ሙሳ ብን ዕምራን አይደሉ ሃሮን ብን ዕምራን መርየም ቢንቱ ዕምራን ነች መርየም ቢንቱ ዕምራን ደግሞ የኢሳ እናትም መርየም ቢንቱ ዕምራን ነች ግን አንድ አይደሉ ኑሮ መርየም የተባለው ሁሉ በቃ መርየም ነው አንዳንድ ቤንጤ እኮ እንደዚያ ይወስደዋል እና ይኸው ቁርአን በሙሳና በኢሳ መካከል ብዙ ጊዜ አለ ይልና እንደገና ደግሞ መሬም ቢንት ዕምራን ሙሳ ብኑ ይላል እንዲሁም የኢየሱስን እናት የሙሴ እህት ናት ብሎ ተናግሯል የእናንተ መጽሐፍ አንዱ ቤንቴ ገና ጀማሪ በነበሩበት ጊዜ ነው አዲስ አበባ ይዛን ጊዜ ገና እየጀመሩ ነበር ማን ነው ስም አንተ አልነው ገብረ ምናምን አለ ያ ገብረ ማለት ባህር ዳር ያለው ነው አልኩት እኔ አይደለሁ እኔ ከዚህ ከሸዋ ነኝ እና ገብረ በዚያ መባል ምናምን አለ ገብረ እኮ ብዙ ገብረ ሊኖር ይችላል ማለት አዲያ ገብረ ብዙ ካለ መሬም ብዙ መኖር ምን የሚከለክለው ነገር አለ በእኔ እስራኤሎች እስከ ድረስ አዎ እስካባ ድረስ እና ቁሲ ተከታታይ አሏ አለች እንዲያው እስቲ አጣሪ እንደማለት ነው እኮ ሲላት ነው ጉዳዩን ቁሲህ ተከታተዩ ፈበሶረት ቢሂ አን ጁኑብን ከርቀት ሆና አየችው እንዲሁ ሌላ ነገር የምታፈላልግ መስላ ባህር ዳር ዳር ላይ ስትደይቱ ከዛ ሲንቦጫረቅ ታየዋለች ወንድሜ ነው እያለች ወንድሟ ባህር ላይ እየዋኘ ከዚያ እነሱ ጋር ሲገባ አየች ሲይዙት ሲያወጡት አየች ምን እንዳሉም ሰማች ወሁም ላይ ሽዕሩ እነሱ በሄድን ሳይሰማቸው የዚህ ልጅ የት ናት ብለው ይችል አያውቁም የሚያውቁት ነገር የለም እና ታዲያ እንዴት ነው እንድትታወቅ ወይም እንድትቀርብ አይ አልተፈለገም ባይሆን ይቺ ልጅ እህቲቱ ፍርዓውን ቤተሰብ ጋራ የሆነ ነገር ምክር ሰጪ ሆና እንድትቀርብ ማመቻቸት ፈለገ አላህ ሐረምና ከለከልነው አለ عليه المراضع አጥቢዎችን ሁሉ በሙሉ ከለከልነው እንዳይቀምስ የማንንም ጡት ህፃን ነው እኮ ገና ማንኛውም ሴት በቃ ቤተ መንግስት ጡት አጥቢ ነው ነው ብላ ጡቷን አጥባ ምናምን ምናምን ተወሽራ ተወሽራ ትመጣለች ሳያት ገና ያዞራል ቢለመን አይለምደዋል ቢባል ራሱ ማፉን አይከፍትም ልጅ ሊያለቅስ ነው ሊሞት ነው وحرمنا عليه المرابع من قبل ማለት ነው ከዚህ በፊት ማንንም እንዳትነካ ብለናል ከማን በፊት من قبل امه ማለት ነው እናት ሳትመጣ በፊት አደራ فقالت እህቲቱ አለች ያው ወሬው ይሰማል አይደል ምን አለ አዎ አንድ ልጅ ተገኝቶ ነበር የንጉሱ ልጅ ነበር የሚያጠባው ሴት ሁሉ ሲመጣ እምቢ ብሎ እንደው ነው ተቸገርን ሲባል فقالت عليك هل ادلكم على اهل بيت يكفلونه لكم وهم له ناصحون የሆነ ቤተሰብ ልንገራችሁ ጥሩ ቤተሰብ ይህን ልጅ ለሱ በጣም በታማኝነት በንጹህ በእክላስ ሊያሳድጉት የሚችሉ ቤተሰቦች ላሳያችሁ አለች ይችላል አሁን እኮ ተመቻቸላቸው አጥቢዎች ሁሉ መጡ ዘመድ አዝማድ በሙስና የመጡት ሁሉ አልተሳካም ስለዚህ አሁን እንደው እንደው ሰው ተገንቶ እሺ የሚል ነገር በተገኘ ነው እህቲቱ ምን አሁን መፍትሄው እንግዲህ የእናቱን ጡት ካገኘ መቼም እምቢ በሚል ስትናገር ኧረ እባክሽ ድረሽልኝ ከተገኘ ነው እባክሽ ተጠራች እናቴ ተጠራች እናቴ እንዲህ ያለ ነገር መጥቷል እናት ነኝ እንዳትይ በቃ ይሄ እዚህ ደርሷል አሁን እንግዲህ ኧረ ብላ ተነስታ ሄደች ሸርጥ አስቀምጣ ምን ታረጉልኛላችሁ ስንት ትከፍላላችሁ አለች አሉ በነፃም ብሏት እኮ ልትሄድ ነው አይደል ግን ያው خلاص አላህ እኮ እጃቸው እጇ ላይ ጥሏቸዋል ፈረደድናሁ ኢላ ኡሚሂ ወደ እናቱ መለስ ነው ማለት እናቱ ቤት አልመጣም አሻ ሄደ እንጂ እንደ ሄደች ቤተ መንግስት ገባች ቤተ መንግስት ሄደች ፈረደድናሁ ኢላ ኡሚሂ ወደ እናቱ መለስ ነው ከይ ተቀረ አይኑሃ ወላ ተሕዘን አይኗ ማረፊያ እንዲሆን የምን የፊርዓውን አይን ማረፊያነት ነው የእናቱ ነው እንጂ ወላ ተሕዘን እንዳታዝን ልጇን በባህር ለቃ በነ ህይወቱ ባህር ላይ ጥላ አዝና እንዳትቀር ولتعلم أن وعد الله حق يا الله قال ትክክለኛ መሆኑን መለሳ መጣኮ فالقه في اليم ولا تخافي ولا تحزني إنا رادوه إليك وجعلوه من المرسلين ما تقبلهم مرسل نفس يجمع ولتعلم أن وعد الله حق ولكن أكثرهم لا يعلمون بزوجه يمن أيوكم لما استقر موسى عليه السلام بدار فرعون وأحبته امرأة الملك واستنطقته منه عارضوا عليه المراضع التي في دارهم فلم يقبل منها ثديا وأبى أن يقبل شيئا من ذلك فخرجوا به إلى السوق لعلهم يجدون امرأة تصلح لرضاعته كبيت من قسي على ليست بمولو أطيب التبال الشامم ተመልሰው ገበያ ላይ ይዘው ወጥተው ባካችሁ እንደው ይሄ ልጅ እሺ ካላችሁ ቤተ መንግስቱ ናችሁ ነው ግን ማናት ጎበዝ ይሄ ልጅ ይሄን ልጅ ማሳመን የምትችል وحرمنا عليه المراضع أي تحريما قدريا وذلك لكرامته وحلم وحرمنا عليه المراضع من قبل مالت بعد العصر موسى ከእናቱ ውጭ ማንንም ጡት አይጠባም ብለናል የድሮ ውሳኔ ስላለ አይሆንም አይቀየርም ነው فلما قالت لهم ذلك وخلصوا من هذا خلصت من هذاهم ذهبوا معها إلى منزلهم فدخلوا به على أمه فأعطته ثديها فالتقمه ففرحوا بذلك فرحا شديدا وذهب البشير إلى امرأة الملك فاستدعت أم موسى وأحسنت إليها وأعطتها عطاء جزيلا እስቲ ከገበያ ተይዞ ተሄዶ እናቱ ቤት ተመልሶ ቅመስ ሲባል እናቱን ጡት ሲያይ ሄዶ ሙልጭ አድርጎ ሲጠባ ወዲያውኑና ሴትዮዋ ሲነገራት የፍርዓውን ባለቤት ይዛችሁልኝ ልጅ ሴትዮ ብላ እንደ የፈለግሽውን አደርጋለሁ ባክሽ ልጄን አሳድጊው እዚህ ሁነሽ ቤተ መንግስት ሙዓዘዛ ሙከረማ ሆነሽ نور ያለቻት راضية مرضية قد أبدلها الله بعد خوفها أمنا في عز وجاه ورزق ورزق ولم يكن بين الشدة والفرج إلا القليل يوم وليلة أو نحوه من يهل قينو عندك أن كان لليسوها يرى الساعات الذين يبالوا والله أعلم فسبحان من بيده الأمر ما شاء كان وما لم يشأ لم يكن الذي يجعل لمن اتقاه بعد كل هم فرجا وبعد كل ضيق مخرجا فرددناه إلى أمه كي تقر عينها, عينها به ولا تحزن عليه ولتعلم أن وعد الله حق فيما وعدها من رده إليها وجعله من المرسلين አሁን እናቱ ጋራ ተገናኘ እናቲቱም ልጇ መጣላት ተረጋጉ መኖር ጀመሩ እንዲያውም አንዳንድ ጊዜ አሳ አን ተክረሁ ሸይአን ወሁ ኸይሩን ለኩም وعسى أن تحبوا شيئا وهو شر لكم والله يعلم وأنتم لا تعلمون እንዲያው ለጊዜው መጨናነቋ ከዚያ በኋላ ጥሩ ህይወት ላይ እንዲያድግ አላህ አስቻለው ነው ولما بلغ موسى شده موسى ጥንካሬው ላይ ሲደርስ ለአቅመ አዳም ሲደርስ أشده مالت أه واستوى ثبة آتيناه حكما وعلما آتيناه ستنو حكما دانينة وعلما فوقة ستنو موسى عليه السلام في شمسقل في ለአቅመ አዳም ደርሶ ራሱን ችሎ ሀሳቦችን መስጠት ሲጀምር ወደ ትልቅ ኃላፊነት ነው የተላለፈ ወዲያው كذا وكذلك نجزي المحسنين خير خير سراتنجوچن بندي ملكو من منداچو አለ ودخل المدينة على حين غفلة من أهلها ودكتماو قبا من موسى على حين غفلة من أهلها هزو بتزناقاب الساعة قال ابن جريج عن عطاء بن خراسان عن ابن عباس وذلك بين المغرب والعشاء كعشاء كمغرب ባለው ሰው ጸጥ ባለበት ትንሽ ጨለም ባለበት ሰዓት فوجد فيها رجلين يقتتلان ጃ ከተማ ውስጥ ሁለት ሰዎች ይደባደባሉ هذا من شيعته وهذا من عدوه አንዱ ከወደ ከዘመዶቻቸው ከእስራኤላውያን ነው ያኛው ደግሞ ከጠላቶቻቸው ከግብፃውያን ነው قال ابن عباس وقتاده والسدي ومحمد بن إسحاق فاستغاثه الذي من شيعته زمد كستاتشو زري هونو سويه ارداف طيقه على الذي من عدوه كطلاتاتشو بهونو لاي فوكزه موسى በቦክስ ቦከሱት ለዚህ ተፍስሎ ወጃቸው ለዚህ فوكزه موسى فقضى عليه ገደሉት ደጋግሞ መተውት ፈረደ አንድ ጊዜ ሲደበድበው ቢውል መግደል አይችልም የዘንድሮ ሰው በቦክስ ቢለው አዎ ግን እንትን ላይ መስቶት ነው መጥተውት ነው አለ እ እ ልሳኑን ዘጋው አለ አልቁይም ሞተ ረሳቸው እጅ እንደው ምክንያት ሆነባቸው የነብይ እጅ ነው አሉ ሰዎች የነብይ እጅ አንዳንዶቹ የማንም የሰው እጅ እንዲህ ሁሉ አንድ አይደለም ይሄው የሙሳ እጅ አሉ እና እንደ ሙሳ እንደ ሙሳ ያለ ያለው የታለ ነው እ እ ላ ላ ምንም አይደለም። ሁለት ሰዎች ይጣላሉ፣ ምን እንደሆነ አይታወቅም። አረ ሊገለኝ ነው አላቸው። ያ የሚደበደበው ወይም ያቃተው የእሳቸው ዘር እስራኤል ነው፣ በኒ እስራኤል ነው። ያኛው ያው የቤተ መንግስት ትንፋሽም ስላለው ጉልበትም ባይኖረው እኮ ጉልበት አለው። በቃ ትቢቱ ከላይ የሚሰማው የገዢ ክፍል ስለሆነ እና እሳቸው ያው ተበድሏል ብለው ነው እንግዲህ ከዚያ ሊያጠፋ እኮ ነው ሁለተኛ ቀን እሱማ የዚያን ቀን ሞተ ምን አይነት ሰውዬ ነው ብለው ያው እንግዲህ እንዴት አደርጋለሁ እያሉ ቤት ተመልሰው ጠዋት ደግሞ በሌላ ቀን ሲሄዱ ሁለተኛው ቀንም እኮ እንዲሁ ወለ ያገኙት ነው قال هذا من عمل الشيطان ይሄ ሰይጣን ተግባር ነው انه عدو مضل مبين ሰይጣን ጠላት ነው አሳሳች ነው ግልጽ አሳሳች ነው አለ قال ربي اني ظلمت نفسي فاغفر لي فغفر له يا ربي لي راك البدي قال له نينا قال هذا من عمل الشيطان إنه عدو مضل مبين قال ربي إني ظلمت نفسي راك سلمت يا ربي فاغفر لي ماري فغفر له الله يكرى لك إنه هو الغفور الرحيم الله ما مارينا زينه قال ربي بما أنعمت علي فلن أكون ظهيرا للمجرمين يا ربي بني للي بوسطه نعمة مسرت بس مكنات أني لمجرم ለአመፀኛ ረዳት አልሆንም ለክፉ ለአጥፊ ደጋፊ አልሆንም አሉ ሙዒና للمجرمين الكافرين بك المخالفين لأمرك فأصبح في المدينة خائفا يترقب በከተማ ውስጥ እንግዲህ ከዚያ በኋላ ታሁን ታሁን ያዙኝ ጠቆሙብኝ እያሉ እየፈሩ አደሩ ዋሉ فإذا الذي استنصره بالأمس يستصرخه ትናንት እርዳኝ ብሎ የጠየቃቸው ሰውዬ አሁንም ደግሞ ይጮሃል አረ ይኸው ሊፈዚህ ነው ደግሞ ዛሬ የሟች ቤተሰቦች ቃለ ለሁ ሙሳ ኢነከ ለገውዩ ሙቢን አንተ በጣም የለወጣልህ ክፉ ነህ መጥፎ ሰው ናሉ ዛሬም ትናንትም ጠብ በዚህ በተጣላህበት አካባቢ ለምን ትመጣለህ ሙቶበታል ሰው አይደል ሰው የሞተበት ሰው በእሱ ምክንያት ሰው የሞተበት ሰው ዝም ብሎ አሁንም ሁለተኛው ቀን ጃሃዱ የሞተበት ሰው ቤተሰቦች ጋር ይጣላል ሁልጊዜ ሙሳ አለ فلما أن أراد أن يبتش بالذي هو عدو لهما موسى አሁንም እንግዲህ አላስቻላቸውምና ያንን ያሁንም ግብፃዊ ከሆነው ጋራ ሊመቱ ሲፈልጉ ቃለ ያ ሙሳ ያ የሚመታው ሰውዬ ሊመታ ሊመታ የሆነው ሰውዬ ምን አለ ሙሳ አቱሪዱ አን ተቅትለኒ ከማ ቀተልተ ነፍሰን ቢላል ትናንት ሰው እንደገደልክ ዛሬም ልትገለኝ ትፈልጋለህ إن تريد إلا أن تكون جبارا في الأرض። አንተ በቃ ከተማው ላይ ጉልበተኛ ልትሆን ጉልቤ ልትሆን ትፈልጋለህ وما تريد أن تكون من المصلحين ከሚያስታርቁ ከሚያስተካክሉ ከጥሩ ሰዎች መሆን አትፈልግም አላቸው أهم شيء የሰጣቸው information ትናንትና ሰው መግደላቸው ታውቋል በቃ ስሩ አይደለም አ ተፍተሩ ተፍተሩኒ ከማ ቀተልተ ሰብ ቢልአምስ ስለዚህ እንግዲህ አንተ ፍሱ አንተ ፍሱ ወኸበሩከ አንተ ፍሱ ወኸበሩከ ፍሱ ነው ተደብጫለሁ መስሎ ነው እንጂ ትናንት እንደገደል ታውቀናል ዛሬም እስቲ ይምጣል ብለን ነው ይሄንም እንደበድበው አሁን መጣ አሁን ልትገል እንደ ትናንት ነው አላቸው እ ተሰምቷል ማለት ነው ተሰምቷል ظهيرا للمجرمين لا لا ظهير للمجرمين እንዳልሆን ብለው ለመኑ አሁን ሙጅሪም አይደለም ያኛው እየተመታ ነው ያለው እኮ አሁን እኮ መዝሉም ሊሆን ይችላል ይሄ እስራኤሊው መዝሉም ሊሆን ይችላል ትናንትና እሱ ጋር ሲጣላ ሙሳ በቁርኩም ብለው ገደሉለት እህ መቼ ዝብረቱን አይተው ሀብት ያለው ከሆነ እዚህ አካባቢ ከብቶችን ጠብቃለሁ ብለው ይመጣል አንተ ትናንትና ጓደኛችን አስገድልሃል ብለው ሁሉ አሁንም ይኸው እየደበደቡኝ ነው አላቸው እሳቸው ደግሞ እዚያ አካባቢ ሲሄዱ አንተ ምን አይነት ለማጣላት ነው ከዚያ ደግሞ ሰው ብለው እንግዲህ ገልግለው ይሆናል ሲገለግሉት እምቢ ይላል አይደል አንድ ሰው አቅም አላቸው እሳቸው ደግሞ እኮ እንትናቸውን ጉንጫቸውን አይተዋል ትናንትና ሹት እንዳደረገች ስለዚህ ይሄኛው አሁን እሳቸው ደግመው እዚያ እዚያ ወንጀል ውስጥ መግባት አልፈለጉም ሊገለግሉም ተው ቢባሉ ምን ቢያሏቸው ሊመቱ ሲሉ ሰውየው ማስጠንቀቂያ ሰጣቸው ያልሰማን መስሎ ያው ተከላክሎ ማዳን አይችልም ከመቱት እንደሚሞት ያውቃል ማስታወስ ነው ተው ትናንትና ሰው ገለህ ዝም ስለተባልክ ያልተሰማብህ መስሎ ከሆነ ሰምተናል ذلك لأنه لم يعلم به إلا هو وموسى عليه السلام فلما سمعها ذلك الكبتي لقفها من فمه ثم ذهب بها إلى باب فرعون وألقاها عنده فعلم فرعون بذلك فاشتد حنقه وعزم على قتل موسى فطلبوه وجاء رجل من أقصى المدينة وجاء رجل من أقصى المدينة እንዴት አወቀው ነው ሰውየው ያ ሰውዬ እንዴት አወቀ እንዴት ተወራ እ በምን ታወቀ? በምን ተሰማ? ሰውየው ሙሳ ሰውዬ አዎ እንደው መጣልኝ ቆይ መሞቱን አውቀዋል መቼም ግን ገዳዩ ማን እንደሆነ አላወቀም ትናንትና ምስ እገሌን እንደው ክንቱን ብሎ የገደለልኝ ይኸው እየመጣ ነው ብሎ ተናገረ ያን ነው ይወስዱ የተናገሩባቸው ይላሉ المهم وجاء رجل من أقصى المدينة يسعى አንድ ከከተማው ራቅ ካለ ቦታ ያለ በጣም እየቀደሰ መጣ የስዓ ማለት እየሮጠ قال يا موسى إن الملأ يعتبرون بك ليقتلوك ህዝቦች እየተሰባሰቡ ነው አንተን ሊገሉ እየተወያዩ ነው فاخرج إني لك من الناصحين እኔ መካሪ ነኝ ንጹህ መካሪ ነኝና ውጣት አካባቢው فخرج منها خائفا يترقب እየተጠባበቁ እየተሽለከለኩ በፍርሃት ታጅበው ወጡ ከከተማ ወጡ قال رب نجني من القوم الظالمين ከግፈኛ ሰዎች ጠብቀኝ ያ ረቢ ያሉ የለመኑ ولما توجه تلقاء مدين مدين ودمتبالو آجر سيطاقاچ ሲዞሩ قال عسى ربي أن يهديني سواء السبيل عسى تسفادر قال له ربي كجيتي أن يهديني لمرين سواء السبيل ቀጥተኛውን መንገድ የሚያደርሰኝ ولما ورد ماء مدين እንግዲህ ሄዱ ወደ መድየን የዱ የሄዱ የዱ መዲን አካባቢ ሲደርሱ የመድየን ሰዎች ውሃ የሚያጠጡበት ወንዝ ላይ ሲወርዱ ወረደ መውረድ ወረደ ወደ ወደ ቁልቁለት መውረድ ወረደ ነው የሚባለው በአረብ በአረበኛም በአማርኛም ወረደ ነው ትንሽ ሸድ አለው የኛ አረበኛው ወረደ ነው አማርኛው ግን ወንዝ ወርዷል ቁልቁለት ወርዷል ታች ወርዷል መሬት ወርዷል አይደል የሚባለው እንትኑ ግሱ ወረደ ነው የሚባለው ወረደ አይባል ولما ورد ماء مدين የመድየን ውሃ ላይ ወንዝ ላይ ሲወርዱ ወጀደ عليه ኡማህ من الناس ህዝቦች አገኙ እዚያ ሰው ተከማችቷል የስኩን እያጠጡ ወጀደ من دونهم ከነሱ ኋላ አገኙ امرأتين تذودان ሁለት ሴቶች እየተከላከሉ ከብቶቻቸውን እየቆረቆሙ ከብት መቆርቆም ታውቃላችሁ መቆርቆ ማገድ ማገድ ነው ማገድም መቆርቆም ጋር ይሆናል ግን ታገደ ማለት ዝም ብሎ ለቆም ሊሆን ይችላል መቆርቆም ግን አትሂዱ እንዳትነኩ ወደ ኋላ ወደ የሱዱ መከልከል ወደዚህ እንዳያልፉ መከልከል ይሄ ከብት ቆርቆም ይባላል ትንሽ ይቀራቸዋል ትንሽ ደረስ አይ ከብት ያግዳል፣ ከብት እረኛ ነው፣ ከብት አጋጅ ነው ማለት ነው። ማረን ማገድ ማለት ጠባቂ ከብት ጠባቂ ነው፣ እረኛ ነው። ማገድ ማለት ግን ላሞችን እያገደ ነው፣ በሬ እያገደ ነው ማለት እህል እንዳይበሉ ድንበር እንዳያልፉ እንዳይጠፉ የሆነ ዒናያው ከፍ ያለ ነው። ለማንኛውም አንድ ነው፣ እንዴት ነው ችግር የለውም። እዚህ አካባቢ ከደረሳችሁ አንዳንድ እዚህ አዲስ አበባ ሰዎች ስለሆኑ እንግዲህ ነው ያስቸገረኝ የሆነው እንጂ እና ከሰሜን አካባቢ እዚህ ወለማ ወረደ ማዕድየነ ወጀደ አለይህ በእሺ ወጀደ ሚን ዱኒሂም እምራአተይን ተዙዳን ማለት ህዝበው ሄደው እንዳይደባለቁ ሂደው ጠጣለሁ እንዳይሉ ከብቶቹን እየከለከለ እየከለከሉ ለምን ከለከሉት? ቃል ማ ኸጥብኩማ ገረማቸው ሙሳ ያው ሙሳ ማለት ሙንከር ነገር ሻዩ አይችሉም መጥፎ ነገር የሆነ ነገር ለምንድን ነው ለምን ሄደው አይጠጡም አትከለክሏቸዋላችሁ አለ አሏቸው እዚያ ጎረምሶች ሴቶቹን በቃ አሰላቸው አሰላቸው እነሱ ጠግበው ውሃውን እንደፈለጉ ተጫውተውበት ሲደክማቸው ነው እንደገና ሄደው ሰው ያጠጡት ቃለታ ላ ነስቂ አናጠጣም حتى يصدر الرعاء حتى يصدر الرعاء እረኞቹ እስከሚመልሱ ድረስ ለቀው እስከሚሄዱ ድረስ ለምን አሻዩንማ ይመጡናል ወአቡና ሸይኹን ከቢር ወንድ ቤተሰብ የለንም አባታችን ነው አባታችን ሽማግሌ ነው ቤት ውስጥ ነው ምንም መከላከል አይችልም ስለዚህ በአደባችን ጠብቀን ጠብቀን ሲጨርስ ነው እንትን የምንለው وابونا شيخ كبير ፈሰቃ ለሁማ አሁን እንግዲህ ስራ አገኙ ሙሳ በቃ እኔ ለዛሬ ሆናችኋለሁ አጥጥ ዝም ብላችሁ አወጡ የእናንተ ከብቶች ሴት እረኛቸው ሴት ስለሆነ የሚከለከሉበት ምንም ትል የለም ነው ይሄ አይመለከተኝም እና ሊላሂ ወኢና ኢለይሂ ራጂዑን ብሎ ምናምን ብሎ ማለፍ አይችሉም ሙሳ ወዲያው ልክ ነው በቃ ላላው አንተውባቸው በቃ ይዘጡን ያለው አረ ተው አንችላ ከሻበትም ይንቀሳቀስ አንድ ቦክስ ይበቃዋል የለመደ ፈሰቃለሁማ ከዚያ በኋላ ثم تولى الى الظل ካጠጣ በኋላ ወደ ጥላው ሄደው አረፉ አሁን እኮ ወዴት እንደሚሄዱ የሚያውቁት ነገር የለም ያው ብቻ ከፊርዓውን ክትትል ራቅ ብለዋል ሰላም አግኝተዋል فقال ربي إني لما أنزلت إلي من خير فقير يتياو أنت متورد لين ودني ودني لما أنزلت إلي من خير فقير محتاج له تسفاي كانت دارا عندم كان يقارنط قال عطاء ابن السائب لما قال موسى ربي إني لما أنزلت إلي من خير فقير أسمع المرأة ሴቶች ሴቶች ልጆች ሰሙ እንደዚህ ሲሉ ሙሳ ነው አልሙሂም فجاءته إحداهما አሁን በድንገት በጊዜው ደረሱ አባት ሊጠይቁም የቻሉት ከዚህ ተነሱ فجاءته إحداهما تمشي على استحياء እሱም አይተዋለው ያው ዝግ ነበረ ይዘጋሉ ያው ጠጥቶት ይዘጋል ለዚህ ሲያደርግ ያነሳል ስለዚህ በአንድ እጃቸው ይልጋረጉት አሉ ፈጃአቱ ኢሕዳሁማ ቂሷውን አልፎታል ሄዱ ለአባታቸው ነገሩ ለምን በጊዜ መጣችሁ አሏቸው ረ የሆነ ሰውዬ መጥቶ ዛሬ በቃ ወንዶችንም ረጋግጦ ሆዶ በመሀል ላይ አጠጥቶልን ነው እንደ ድሮ አልጠበቅንም ሁሉም እስከ ጎረምሳ ሁሉ እስከሚወጣ አሏቸው ይህ ሳለ እና እንዴት ሆነ አሏቸው ይህ ሳለ ያ ኧረ እንጃ እዚያው ዛፉ ዛር ዛፉ ስር ቁሞ ረቢ ሊማ አንዘልተ ኢለየ ሚን ኸይርን ፈቂር አለ አሏቸው ሂጅ እስቲ ጥሪያው ጥሪያችሁ ጥሪው ቅርብ ከሆነ ታገኘሽው እዚያ አካባቢ ካለ فجاءت إحداهما تمشي على استحياء بس بفرهات بآدب حياء إزوات عينوان سبرا وطات ودسو عمدوا قالت إن أبي يدعوك ليجزيك አጅረ ማ ሰቀይተ ለና ያጠጣህበትን ክፍያ ሊከፍልህ አባቴ ይፈልጋል አለቻቸው ነው አዎ እሺ ብለው ሄዱ ሲሄዱ ፊት ለፊት ልትመራቸው ፈልጋ ተከትላት ላላንቸው አላሁኛ ባ ሴት ኋላ ነው የሚሆነው አሉ እንዴት ትሄዳለህ አይ ስሳሳት በድንጋይ ሳይኛል እዚህ ድንጋይ ቆረወረ በዚህ በኩል ነው እ فلما جاءه وقص عليه القصص فقد تساهلوا هدو ታሪካቸውን ሲነግሯቸው قال لا تخف አትፍራ ከዚህ በኋላ ነጀውተ من القوم الظالمين ከኛ ከግፈኞች አሁን ነፃ ሆነሃል ቃለት ኢሕዳሁማ ያ አበት እስተእጅሩ ከዚያ ጭሷቸው ተነገረ እንዲያው እንዲያው ይሄ ሰውዬ ቢቀጠርና ከእረኝነቱን ብናርፍ በጣም ጥሩ ነበር አለች አንዷ ሀሳብ አቀረበች እስተእጅርሁ ለምን አትቀጥርልንም እነ ኸይረ መን እስተእጀርተ ልአሚን ደግሞ መቀጠር ካለበት መቀጠር ያለበት ጉልበት ያለው ታማኝ ነው አለች በምን አወቅሽ ታዲያ ይሄ وما علمك بذلك በምን አወቅሽና ነው ጉልበት እንዳለው ታማኝ መሆኑ قالت قلبت يالو إنه رفع الصخرة التي لا يطيق حملها إلا عشرة رجال عسر هنا የሚያነሱት ብቻቸውን ነው ብድግ ያደረጉት ኧረ በአንድ እጃቸው ነው የሚባለው ነው وإني لما جئت معه تقدمت أمامه فقال لي كوني من ورائي ታማኝነቱ እሺ ጉልበተኝነቱን አየሽ እሺ ይሄኛው ደግሞ ታማኝ ነው በምን አወቅሽ ታማኝ ማለት በሴት የታመነ ነው ታማኝ ማለት እኔ ይዤው ስመጣ ፊት ለፊቱ ትሆን ኋላ ሁኝ አለኝ فإذا اختلف علي الطريق فاحذفي لي بحصى من قال كتنزلتكم بدنجاي አዕለሙ ቢሃ ከይፈ ጠሪቁ ለአህተዲ ይልሃል አዎ አይ እሱማ ነብይ አይደሉም እኮ ቀልድ የለም ይህንን ታሪክ መንገር ዛሬ ሹቃ አከራየ ሰው አጅነቢ አይሆንም እያለ ባለበት ማህበረሰብ ጋር በጣም ነው እኮ جاء يهدي للدنا نورا فصار دجى الليالي مؤمنا ملأ الصدور هدى ونور واستوطنا قلب الحياة وسرى صدى حتى السماء الإله يجزي عطاه وإذا القلوب له تميش هذا بلاء هذا بلاء